የተገደበች ናት። አልቅያሱ ምሳሌ መባል ቅያስ አይገባበትም። ደግሞ ወደ አቂዳው አቂዳ ውስጥ ደግሞ ምሳሌ ማድረግ መገመት በግምት ደግሞ ማስገባት አይቻልም። ኢያዘን ቢላህ ሹፍ ትላንት ደግሞ ሰደቃ ምንድን ነው እትኒ መቼ ነው ሰነገ ነው አለም እ ስለታይም ማጾም አለብኝ ይቻላል። ማን እንደዛ አለው? ሰኞ ደግሞ ስለጾም ነው ማክሰኞም ደግሞ ምንም ችግር የለም። ሐዲስ መጥቷል። ምን ችግር አለ? ቅያስ ነው፣ በግምት ነው። ማን እንደዛ አለው? ኧረ እኔ እኔ እኔ ነው ያልኩት። ያንተ ነው እዛ በአንተ ላይ በለው። طيب እሺ ለዱ አቂዳ ውስጥ ደግሞ ቅያስ የሚባል አይገባም። لأن القياس انما هو لأن القياس አመጣ ራሱ እሺ الفقه አያ በፍቂ ነገር ውስጥ ነው እንጂ ፍቂ ስታስረዳ ስትማር በዚህ ውስጥ ነው የምታስገባ እንጂ ቃለ አልፈቂሁ እንደዚህ ፉቃዎቹ እንደዚህ አሉ። ፉቃዎቹ እንደዚህ ስለሰሩ እንደዚህ ማድረግ ይቻላል። ሹፍ አሁን ለምሳሌ ወምሰሑ ብሩኡሲኩም ናሁ የተማራችሁ አላችሁ እዚህ ውስጥ አልባኡ ባዕድያ ይላሉ። ግማሹ ማትኮ ነው። እንደዚህ ካረከው ወምሰው አብሱ ይሄ ራሳችሁን አብሱ ማለት ነው አይደል እንዴ? ባይቷ ደግሞ ግማሽ ማለት ነው። ግማሽ እንደዚህ ካረኮም ይበቃል። ዋድህ ነው። واضح ነው يا اخي ايه قلت الرين بوي سبحان الله طيب اما لو واحد እነዚህ አድርገው ካደረገው በሻፊያ ውስጥ ይቻላል ይህ ቅያስ ነው አንተም ደግሞ እንደዛ ከሆነ ምን ችግር አለ ብለ በሶፍት እንደዚህ ካረከው ቅያስ ነው በእንትና ውስጥ ነው ደግሞ መቼም ኢጅቲሃድ ነው በዚህ ላይ ማሲያ አታገኝም هذا هو باب الفقه واضح ነው يا اخي طيب እሺ طيب ለው ኩንት አሁን በአሁኑ ኢጅትማ ኢጅትማ አልኸይር አላህ አድርገው እግርም ዘርግተሃል። ዋድህ ነው እ ጨለማ ውስጥ ነው። ተቢ ቅድም ደግሞ ማብራት ሳይጠፋ ፊት መሀሪሞች ያንተ መሀሪሞችም አሉ። ሌሎች ሌላም እዛ ውስጥ ገብታለች። እግርህን ደግሞ ዘርግተህ ደግሞ እሷን እግር ነካ ሳታውቅ ወይም ደግሞ አውቃል እዚህ ላይ ምን ትላለህ ይሄ ባበል ቅያስ ነው ለዓለ ሙምኪን ስለነካችኝ ውዱድ አደርጋለሁ ካልከው ናም አልነከችም ትችላለህ ናም አማ ፊል አቂዳ ግን የግድ ማስራት አለብህ የግድ ደግሞ ሱና ከነቢዩና ከአላህና ከነቢዩ የመጣውን ማስራት መከተል አለብህ እሺ هي التي يدخلها القياس ايوه فقه ውስጥ ደግሞ ቅያስ ነው ገባ ናም وهي طيب هنا هنا አላን ዘካ አሁን እሱ ማን ናስር ነው መሐመድ ነስር አይዋ አርባ ከብት አለው ዋضح ነው ሁለት ከብት ደግሞ አለው ዘካ ደግሞ አይዋ ስንት ነው አርባ ፍየል እንበል ከአርባ ፍየል ደግሞ አንድ ፍየል ነው የምታወጣ ዋضح ነው ፍልገነም طيب አርባ ሁለት ሆነች ዋضح ነው طيب ነቢዩ ሰለላሁ ዐለይሂ ወሰለም 42 በላይ ከሆነች 50 እስከምትሆን ድረስ ማውጣት አይቻልም ኢላ ኢንሻ ረቡሃ ባልተቤቱ ፈልጎ ሰደቃ ካላደረገ በስተቀር ያለው አንተ ደግሞ ስድስት ካወጣስ ዝም ብለህ ሸርዕ ነው ብለህ እዚህ ላይ ደግሞ አይዋ ኢጅቲሃድ ነው ዑለማዎቹ ደግሞ በነስ አንተን ይመልሳሉ ليس هذا فرق ነው እሺ يلا وهي أحكام الحلال احكام الحلال وهي احكام الحلال والحرام አይልም እንደዚህ ላይ ይህ ሐረካው መጥባዓን ተከትሎ ነው ይህ ፍቂህ ማለት ስለ ሐላልና ስለ ሐራም የሚያስተምሩ ነው እንተቤ ፍቂህ ማለት ለዚህ ደግሞ የቁል ተቁሉ بعض الاخوانيين አንዳንድ ኢኽዋን ዑለማዎች ነው እኛ ደግሞ ሀገራችን ደግሞ ትተን የወጠኑ ስለ ሀይድ እንማርም ብሎ ነው የወጠኑ ይላሉ ኡሳማ ብላድ እንደዛ አለ ይላሉ ያ ኪ ዑለማ አልሀይድ ብሎ እኮ ነው የሚሰድበው ዑለማ ሱዲያ የሀይድ ዑለማዎቹን ብሎ ነው ላኪን ይሄ ቃል በጣም ከባድ ነው ነገር ግን ስለ ሀይድ ማወቅ ከባድ ባብ ነው ደግሞ የሀይድ ባብ ደግሞ ናም ዑለማ ሀይድ ይሆኖ ከባድ ባብ ነው ደግሞ እ ደም الولاده دم النفاس دم ايوه الحيض دم الاستحاضه واضح ነው እ عرفتم ماذا قرأتم في بلوغ المرام ቀርታችኋል እንዴ እነዚህ ሁሉ ማን ማን ለይቶ አንተ ራስህ ተይተህ ታውቃለህ እንዴ አለቲ ሙምኪን ደግሞ ተፍሲል የምታደርገው አዳውን የምትከተል ካልሆነች በስተቀር ወይም ደግሞ አይዋ ደሟን ደግሞ ጨርቅ አድርገበት አድርጋ ደግሞ በዛ ካላወቀች كيف تستطيع يقول الشيخ صالح عثيمين وهذا أشد الباب ይላል ነው የሀይድ ባቡ በጣም ከበድ ያለ ነው ያለው እነሱ ግን ለማን ለንቀት ብሎ ዑለማ አልሐይድ ይላሉ ያዘን ቢላህ እሺ ኩል ኩል ነገር ግን ጂሃድም ትቶ ደግሞ ቤት መቀመጥም ደግሞ እንደ ሄድ ነው ትክክል ነው አሁን በአንድ በኩል ሴቶችን ብቻ ፌትሽን ደግሞ አሳይኝ እስቲ ግለጭ ከፌትሽን ልመለከትሽ ሁሉ ጊዜ ማለቱ ያዘን ቢላህ ወተረክቱም الجهاد سلط الله عليكم ظلا لا ينزعه هاد حتى ترجعوا ኢላ ዲንኩም ናም ሊሆንም ይችላል ናም አንዳንድ ጊዜ ላኪን እነዚህ መሻይኮቹን ደግሞ ማስለጥ ጥሩ አለ ወለውላሁም ለማ ተበየና መንሃጀ ረሱል ስላ ስለም እነሱ ደግሞ ሙተአክርቶቹ በተለይም እነዚህ ባይኖሩ ኑሮ በጣም አናውቅም ነበረ እነሱን ማስደብ ሼክ ብንባዝ በዚህ ላይ እንደዚህ ሆኗል ሼክ ሳል ፎዛን እንደዚህ ማለት ከበድ ሀተም ፊ በሱሪያ ውጊያ ላይ ተስማሙና ተዋጉ ፍርቃዎችን አትፍጠሩ ብለው ነበሩ ሼክ ሳልፎዛን ፈለማ ተፈረቁ ተሸነፉ ማለት እኮ ነው። <laughs> ከተለያዩ በኋላ ተሸነፉ፣ ሽንፈት ደረሰባቸው። እሳቸው እንዳሉ ሱብሃንአላህ አንድ ሁሉና ለጀብሃ ኑስራ ወላ ተንዚም ደውል እስላሚያ ወላ እንደና ፓርቲ እንዳፈጥሩና ይሄን ሰውዮ ለማይዋ ለማጣል ከስልጣን ለማጣል አንድ ሁኑና ተዋጉ ብሎ ነበሩ እሳቸው የዛሬ ሶስት አመት ውጋ እንደተጀመረው አንብ ብለው ያንተን ቃል አንቀበልም ብለው ጀመሩ ፈአኺረን ያው እንደምታያቸው ከ85 በላይ አሁን ተቋጥሯል መሰለኝ ሰውየው ማን ነው ይሄ ዛሊሙ አልአሰድ ሀፊዝ አልአሰድ ነው በሻር አልአሰድ ይላሉ አላህ በሸረሁ بالنار እሺ أما مسائل العقيدة أما مسائل العقيدة فليس فيها قياس وإنما هي تسليم بلو وإنما هي موسد نو መቀበል ነው ወይም ወንቅ መከተል ነው ቢማ ጃአኒ ወረሱሊ ምን ገይር ተዘኩልን በለው ውስጥ ሳትገባ እችኛ ያው በተከል ወቃትሉ ሙሽሪኪነ ካፈተን ከማ ዩቃትሉነሁም ካፋ የምትል ጥሩ አይደለም። እዚህ ላይ ደግሞ አይዋ ሌላ ነገር አይዋ ቃሉ ትክክል አይደለም። እዚህ ላይ አነጋገሩ ትክክል አይደለም። ሚስቶቻችሁን አሁን ለምሳሌ ዝሙት ከሰረች ጠላቅ አድርጓለም እንዴ? ዋድህ ነው። ወይም ደግሞ ሐከም ምን አለይ ወሐከም ምን አለያ እዚህ ላይ ትክክል አይደለም አላህ እንደዛ ያለው ትክክል አይደለም መብት አላት ደግሞ ዝሙት ማስራት ትችላለች ያ ከንተ الذي تعلق አንተ ምስኪን በአላህ ላይ ታሪክ የምታደርገው እንዳንተ ነው ሱብሃንአላህ ዋድህ ነው ያ አኺ ተደኩል አያስፈልግም ሙላሐዛ ማ ገብተህ ደግሞ አይዋ መቆርቀር ደግሞ እችኛ ቦታ ጥሩ ያለችም አላህ ትክክል አልተናገርም አዑዙ ቢላሂ ሚነ ሸይጣን ረጂም ከማ የቁል ጣሃ ሁሴን አዲብ አልአረብ የአረብ ደራሲ ይላሉ የአረብ ከርከሮ ይላሉ ይህን ሼካችን ናም እሺ وقوله ولا تتبع فيها الأهواء يعني لا يقال አይባልም يعني لا يقال في العقيدة ما وافق الهوى يؤخذ شوف ስሜትን ገጠመው ይወስዳለው ጫት ደግሞ ሄይ ጫት ሐራም ነው ሲባል ከስሜት ጋር ስለምትሄድ ይሄን እሱ ትክክል አለም ስሜትን ገጠመ ይወስዳለሁ እሺ ወማ ኻለፈ ማላጅ ሰላፍ ሰላፍ ሰላፍ ይላሉ። ሰላፍ ሰላፍ አዑዙ ቢላሂ ሚነ እዚህ ጋር የዛሬ ስምንት ወር ምናምን አካባቢ ድራማ አዘጋጅቶ ነበሩ። እዚህ መትልቁ መስጊድ ተጠርቼ አላልኩም። ማ ማ ደዑ ተጠርቼ ነበር አላልኩም። ቃሉ ልጆች እንደነገሩን ከሆነ አንድ ልጅ እዛ ጋር አስቀምጠው፣ ሌላውም እዚህ ጋር አስቀምጠው አንተ ምንድን ነህ? ሰላፊ ነኝ። ሰላፊ ሰላፊ ነህ? አዎ يا أخي أليس استهزاء بالدين። መሻይኮች ናቸው እንደዚህ በተለይ አማርኛ ተናጋሪ ነው ጉራጌና ወሎዎች ናቸው እንደዚህ የሚያደርጉት ቃሪ ናቸው ቃሪ ቃሪ ነኝ ባይ ولقد رددت عليهم አንድ ቀን የሆነ اجتماع አላህ አድርገው الحمد لله رب العالمين የሆነ اجتماع ትልቅ اجتماع አላህ አድርጎ ነበረ ተጠራውኝ ሰዎቹ ደግሞ የሆነ ልጅ እዛ ውስጥ አለው ፕሮግራሙ የሚመራ ሰለፊ ነው። ማሻአላ ጠርቶ ነበረው ነበሩኝ። ዱዓ አድርጉልኝ ነው ሌላ ነገር አትናገር፣ ዱዓ ብቻ ነው። አዎ ያረጀው ሰው እንደ ሽማግሌ ነኝ እንዳልኩ ዱዓ የሚያደርገው አበደን አልኩት። ወላሂ ፈተከለምቱ ጸጥ አሉ። ለምን ያስነሳ ልጁም ከዛ በኋላ አሰማው። በጣም አንተ ባላገ እኮ ነው ፕሮግራማችን አበላሽ ከለም እ ስለ ሰፊ ምን አገባን? ከፈለገ እሱ ሰለፊውን ካል ወላሂ ተናገርኩ። እዚህ ከዚህ እስክምደርስ አልሐምዱሊላህ ማ ከለሙኒ መጥቶ ግን ያናገረኝ የለም። ወደሱ እንዳትሄዱ እንዳትደውሉ። አልሐምዱሊላህ ሰላም ነኝ። እኛ እስካሁን እየበላን እየጠጣን ነው። ኢባዳም አልሐምዱሊላህ እያረገን ነው። ሂጅር እኛ እያረገን እነሱን ደግሞ ሰላም አለይኩም ስሉ እንደው ወአለይኩም አለንም አይላቸው لأنهم خالفوا السنة طيب بلوشي አትቀራም ወማ ካለፈ ልሀዋ ዩረዱ አይዋ ስሜቱን ደግሞ የተቃረነ ካለፈው ይመለሳል በሰውየው ላይ ላሉ ከማ ሂየ ጠሪቀቱ አህል ደላል እንደዚህ እኮ ነው ፍላ ሹፍ ከስሜታችን ጋር የሚሄድ ከሆነ እንወስዳለን ከስሜታችን ጋር የማይሄድ ከሆነ አንዳንድ ዑለማዎቹ እንደዛ ይላሉ አየ አያትን ቱኻሊፉ ቀውለና ሐነፊዮች ያላችሁ እንደዚህ ውስጥ ሐነፊያ መዛብ የለው በተለይም ወሎዎች ናቸው አይደል እኔ እኔ የምጠቅሰው ላፍስሩ ኢንሻአላህ እናንተ ለማጉዳት አይደለም ሐነፊዮች ናቸው የሐነፊያ መዝሀብ ያለው አንድ የአባ ሐኒፋ መዝሀብ በጣም ሰፋ አድርጎ የጻፈው አንድ ኢማም ሰረክሲ የሚባል አለው ኢማም ሰረክሲ ምን ይላል ቃለ አየ አያትን ይላል ማንኛውም አያ ይላል وأي آية أو حديث تخالف قول شيخنا يعني أبا حنيفة ማንኛውም አያ ማንኛውም ሐዲስ የኢማማችን ቀውል ደግሞ የምትኻለፍ አያው ኢማ አነሃ የመንሱከቱን ወይም ተሽራለች እንላለን አው አነሃ ሙአወለቱን ወይም እንፈስራታለን በሌላ ነገር ያለ ኢማም በጣም ኢማም አልአዕዘም ረሂመከ ላሁ አሰር ያ ሰረክሲ ረሂመከ ላሁ ረህመት አላህ አድርግልህና ነገር ግን ትክክል አልተናገርኩም ይህ የራሱን ሀዋ መከተል ነው ያዘን ብላ ሹፍ ድንጋዩም ደግሞ ዋጡ ካሉ ማዋጥ ነው ነብዩ ሰለላሁ እንደዛ ካሉ ዋድ ነው ያፊ እሳቸው ግን እንደዛ ላ ያእሙሩና ኢላ ማ ዩከልፉና አይ እ የላ ولذلك አሉ سموا ዶላ على እንደዛ እኮ ነው الأهواء አሁን ጫት ደግሞ እንደዚህ ሐራም ይላል እንዴ አንዳንድ መሻይኮች በየቦታ ይኸው ሹፍ ሱብሃንአላህ ይሄ ዋሻ ወይም ደግሞ ይሄ ገደል ውስጥ ገብቶ እዛ ተደብቆ ይቻላል ማን ከለከለው ሹብሃት አለ እንደ ጫት ሹብሃት ይዋጥ ያለው እሺ ولذلك سموا على الأهواء لماذا سمى هؤلاء الضلال لم يعرفوا تعرفون لم نزال له لا يتبع سوى هواه أفرأيت من الت... أفرأيت من يعبد غير الله هواه أنه مشرك دمو يراسون شوف ሄዶ ምንድነው ይሄ መስቀል ሹፍ የምሳለም አይደለም እንደዚህ የሚል አይደለም ወይም ደግሞ ኢባዳ የማያደርግልን መየተቢ ወህዋው ፈሁወ ሙሽሪክ ነው የራሱን ስሜት ሞ የሚያመልከው ሙሽሪክ ነው እሱ እሺ የላው قال تعالى ولذا سموا أهل الأهواء نعم قال تعالى فإن لم يستجيبوا لك يستجيبوا لك اعرض يا فاعلم محمد أنما فإن لم تدعو يستجيبوا لك أهواءهم. የኢጅማው ማስረጃ ምንድን ነው? ቅድም ረሳው። ማን አሁን ነው የመጣልኝ? ማን ነው? ቁርአኑን ተከተሉ፣ ሐዲሱን ተከተሉ። ሁለቱም ከሱናዎች መጥተዋል። ማስረጃው ዋድህ ነው። ኢጅማውን መከተል የትኛው ነው የመጣው? بعث رسول الله صلى الله عليه وسلم አ- ايوه أم- آه، ምንድን ነው ማ- ሙዓዝ ብን ጀበል قال له بما تحكم قال بكتاب الله واضح ነው ثم إذا لم تجد قال بسنة رسول الله صلى الله عليه وسلم قال فإذا لم تجد أيوة قال أجتهد برأيي የራሴን ደግሞ ጥረት አደርጋለሁ የዑለማዎቹን እንደ ቅያስና እንትና እንደ እጅ- እጅማ ያመጣሉ ነገር ግን ያው ሰሃቦቹ ከዛ እሳቸው ከሞቱ በኋላው ማስማማታቸው ቁርአን ደግሞ ጠቢ በማድረግ በማተም ላይ አይዋ የተለያዩ ማት እኮ ነው እጅማ ይባላል ይሄ طيب على كل يلا فإن لم يستجيبوا فإن لك لم يسمعوا فاعلم- لك يا محمد ايش ما يقولوا ከሆነ فاعلم أن أن ما ይወቅ ያ يتبعون መሐመድ እነሆም أهواءهم. የራሳቸውን ስሜት በስተቀር ደግሞ አይከተሉም ይወቅ ወመን አضل ላ አሐዱን በሎ እዛ ላይ ላ አሐዱን ማንም የተጣመመ ሰው የለም እ ሚመን ይተባ ሀዋሁ ሹፍ ማንም የተጣመመ ሰው የለም የራሱን ስሜት የተከተለው ሰው በቀር ማንም የተጣመመ ሰው የለም ቢገይር ሁደም ያለ አንድ መሰረጃው ደግሞ አላህ ሳይሰጠው ደግሞ ዝም ብሎ የሚሄድ ማለት እኮ ነው ከዚህ መስጂድ ጀርባው የሆነ አንድ ውሻ እየጮኸ እኮ ነው የሆነ ምንድን ነው ይሄ ድምጽ ከሰማ ውሻዬ ምን አይነት ውሻው ጥቁር ውሻው ያ ከመን ለዚ አክበር ሄደ ካላየው ሄደ ካላየው መስረጃ ካላ ዝም ረጅመን بالغيب ነው። ከዚህ መስጊድ በስተጀርባ ደግሞ የሆነ አውሬ አለ ብለህ ድንጋይ ትወርውራለህ። እነዚህ ላ ላቡድ አን ተራሁ ማት አለብህ። ወድና ወዲህ ዞረ አይ አንቀበልም ሼካችን ያሉ በዝቀር አይ ቶ ቶ ያንተ አይደለም ይሄ መሐመድ አወል እንደዛ እኮ ነው ሀዳዶች ያሉትን ነገር ላይ አይ እኔ እዛ አልደረስኩም ይላል مثل هذا ወስያ አለው አንተ ደግሞ ሙብተዲ ስለሆንክ እዛ አልደረስክም። ከመሻይኮች ጋር አትከራከር። አንብበል እነሱ የሚሉ ጆሮህን ደግሞ ዝጋ፣ ሸፍን በል እሺ። هذا هو طريق حجة በለው እዛ ላይ መስረጃ هذا هو طريق الحداديين يا اخي ما رد አድርገው ما يمنعك ايه فمن لم يسلم للعقيده الثابته شوف فمن لم يسلم ለአቂዳ እጁን ያልሰጣው አሳቢተት በተረጋገችው ለአቂዳ እጁን ያልሰጣው في الكتاب والسنة في الكتاب والسنة في الكتاب تو انتنا في الكتاب في الكتاب تلاله في الكتاب አይደለም في حرف جر الكتاب مجرور بفي اه ይሄ ተስተት ነው ይሄ እንትና ጣቢው ነው አይደለም እናንተ عن حروف الجر عن من إلى آه على واظنوا في ظرف نات وما بعدها كفي بوهلا የሚመጣው መክሱር ነው ايه إنما እየቀራቸው يتبع ለምን هواه ነው እየቀረን እያላቸው ለምን አንተ ማን ማን ነው ሙስጠፋ እየቀረን እያላቸው ለምን አይነ ذهبت النحو بلو شي في الكتاب بلو في الكتاب والسنة الكتاب والسنة شوف الزلال في حرف جر الكتاب مجرور بفي وعلامة جره الكسرة الظاهرة كتاب አይደለም ይሄ طبعا ايشي والسنة الواو عاطفة والسنة ايوة عاطفة على ماذا بزاب الفو والسنة معطوفة على الكتاب ما تكون اي لم نسلم نقبل ايوة لعقيدة فلم فمن لم يسلم يالسطاو سو لعقيدة ولراسو لا لترغاغچ ما تكون الكتاب والسنة فهو انما يتبع ولو የራሱን ነፍስያ ደግሞ ለአቂዳ ያልሰጣው ደግሞ ሰውየው የራሱን ስሜት ተከትሏል ማለት እኮ ነው ፈቁል ለሁ ዳሉ ሙድል በለው እ ولذلك يسمى أهل البدع في العقيدة አይ ምን ምን ይባላሉ አሉ ሹፍ ስለዚህ ደግሞ በራሳቸው ስሜት የሚሄዱ ሰዎች በአቂዳ ውስጥ ደግሞ ይሰየማሉ አህሉ ቢዳ ምን ተብሎ أهل الهواء አህሉል አህዋኢ ሀዋ አይደለም الأهواء አህሉል ሀዋ أهل الأهواء አይዋ እሺ <laughs> لأنهم اتبعوا أهواءهم አይዋ ስሜታቸውን ስለተከተሉ እኮ ነው አህሉል አህዋ አህሉል ضلال ይባላሉ እ كما في الآية ومن أضل ممن اتبع هواه بغير هدى من أو على شيء قوله بل هو التصديق بآثار رسول الله صلى الله عليه وسلم صلى الله عليه وسلم بلا كيف ولا شره ولا يقال لما ولا كيف أي التسليم لأقوال رسول الله صلى الله عليه وسلم جيب ما سأظهر بالنور هذا قال رسول الله صلى الله عليه وسلم آه خلاص آمنا وصدقناه خلاص إيه النبي صلى الله عليه وسلم يقول آه آمنا ወሰደቅና እውነት አድርገናል አምንበታል እሺ አምንበታል እሺ بأسماء الله وصفاته ናም እሳቸው ደግሞ ለኛ የነገሩን ليس أبا أي ابن حلاج وجنيد ورفاع وعبد الله حبش الخبيث እነዚህ የተናገሩ አይደለም ደግሞ ስለ አስማና ሲፋት ከነሱ የምንወስደው አንዳንድ ቦታው በዚህ በእግረ መንገዳችን አልኢማም አልበይሃቂ ፊ ኪታብ አልአስማ ወሲፋት ይይ አላለም ይህ ኪታብ هل عندكم ይህ ኪታብ ይሄ ኪታብ ደግሞ እዚህ ላይ ኪታቡ ደግሞ ስለ አስማ አንዳንድ ቦታ ደግሞ ታዊል አለ። ጥሩ ኪታብ ነው ግን ታዊል አለ። አንዳንድ ጊዜ ይንሸራተታል። ሐዋሳን መንገድ እየሄደ ያለው ወደ ባህር ምንድን ነው ይሄ እዛ አዎ እዛ ውስጥ ይገባል። ማንም ልክ ራሱ ደግሞ ውስጥ ገብቶ ሞቶ ይወጣል ሰውየው። ጥሩ ኪታቡ ጥሩ ነው፣ ሰውየው ጥሩ ነው፣ ኪታቡም ጥሩ ነገር ግን لا يقرأه ላ የቅራሁ መንሀጅ ያለው ሰው በቀር የለም ማቅራት የለበትም ትንሽ ጠለቅ ያለው ሰው ነው የሚቀራው እነሱ ይሄንን አንዳንድ እሱ ደግሞ ሸርተት እሱ ያለውን አይዋ እሱ ደግሞ የጠፈበትን ቦታ ፈልገው ይከተላሉ እሱን አህባሾቹ አضلهم الله إمام الغزالي أبي حامد محمد بن محمد بن محمد الغزالي المتوفى سنة 505 صافي إن نستي كتاب لنا تمثال الكتستي صافي أبو حامد بلو الإمام الغزالي أبو حامد صافي اسم مكتبة قبتي استيو أبو حامد محمد بن محمد بن محمد صدقي الغزالي أبو محمد بن محمد بن محمد الغزالي المتوفى سنة خمسمائة وخمسة كهجرة أمس متو أمس تنايموتو يا إمام الجويني درسانو يا إمام الجويني إمام الحرمين يبالو واضح له يا إمام الشيوة يا إمام شافعين مذهب دمو صفاد القوي صافينو سو يوم متصوف نو واضح له عندنا عالم نو يا ذنب الله من أن أنك أو نام نقل جن ታሊቅ ያለውን ቦታ ታለቅ እናደርግበታለሁ። ፈካነ ዓሊመን ባሪአን በፊቂ በተለይም አቂዳ ሙታውል በማድረጉ የታወቀ ነው መቼም። لكنه ቶባ አድርጓል ይላል፣ ይላሉ። አንዳንድ ክታቦቹን ሲመለከት ቶብቷል ይላሉ። لكن ኢማሙል ገዛሊ ፈካነ ኪታብ ኢሕያ ኡሉምዲን አይታችኋል። ይህንን ክታብ አልሰማችሁም? ኢሕያ ኡሉምዲን አለው። ሰውየው ብዙ ነገር ጽፋል። المستصفى في الأصول ብዙ አልመንኹል ፊ ኡሱል ፍቂ ብዙ ኪታቦችን ጽፏል። ስለ መንጥቅ ምናምን ጽፏል ኡሱሎቹን። እሱ ደግሞ ስለ ኡሱል ኡሱል ፍቂ ደግሞ ባይናገር ኑሮ ማንም አያውቅም ነበረ። ነገር ግን ይሄ ዓለሙ አንዳንድ ጊዜ አንዳንድ ጊዜ ልብሱን አውልቆ ራቁት ከልጆች ጋር ይጫወታል ይባላል። ዋና ቀራእቱ ለሁ ሱፍያ ውስጥ ገብቶ ማለት እኮ ነው። እንደውም ከተሰውፍም ውስጥ አልፈው የራሱን ልብስ አውልቆ ከህፃናቶች ጋር ይጫወታል ይባላል ይሄ ዳድ ብሎ ምንድን ነው ይሄ ምንድን ነው ይሄ ወይ ሆይ እያሉ ልጆቹ ደግሞ እንደዚህ ነው እንደዛ ይጫወታል የሚባል አዎ ራሱን ስቷል ማለት እኮ ነው ምን ተሰውፍ الحد ማለት እኮ እንደው ሐድ አልፎ ይሄን ይጫወታል የሚባል ያለው ሙተሰውፍ ነው ላኪን ተወብቷል ይባል والله اعلم واضح ነው አቡ ሙሐመድ ሙሐመድ አቡ አቡ ሐሚድ በለው أبو حامد محمد بن محمد بن محمد الغزالي المتوفى سنة 505 كتابه تستي بنم أهلنا يوستي استي انت غني ناتشو ايشي يا زاري سنقال بل ايشي اموري لاكيداتي أي فكان الرجل غير جيد قرأ لم سويه ليس جيدا سمي ستقوت قرأ በጣለሂም ከእሱ ክታቦች ዑላማዎቹ ይጠላሉ። ሰለፍ የሆኑ ዑላማዎቹ ይጠላሉ። ግን ፋዋይዳም አለው ፋይዳም አለ እንደዛው ሱላ አሁን ለምሳሌ ፍቂህ ላይ በተለይም ማሻአላህ ማሻአላህ ነገር ግን በአቂዳ ላይ ደግሞ ማስረጃ በሱ አይደረግም። አማ እንደዛ አይነት ዑለማዎቹ በአሁን ሰዓት አሉ። ስንቶች ናቸው ሙተበሂሪን የሆኑት? አማ በአቂዳው ደግሞ ወዳቂ ናቸው። በአቂዳው ደግሞ በጣም የወደቁ ዑለማዎቹን አሰደብንም እኛ እ እሺ ኢኽዋኖች እነዚህ እኮ ነው አሁን የተንሸራተቱ እነዚህ መሻይኮቹን ይዞ ጣትህን አምጣ እስቲ በሱ ላይ እኮ ነው የሚሄዱት። እክለ እንደዚህ አላለም እንዴ? ማን ሼክ ሳልህ ዑሰይሚን አሁን ለምሳሌ ወኔ ነገር ካሉ ሱራ አሁን ይበቃል እሳቸው አላለም እንዴ? ማፎቶ ምን ሼክ ሳልህ ዑሰይሚን ደግሞ ይበቃ ያሉ እንዴ? እሳቸው ግን ይበቃ ያሉ ለየብቻ ለብቻ አለው። ይበቃ ምን ችግር አለ? እሱ ካሜራው ኤዋ በደስታ ጊዜ በሀዘን ጊዜ ጊዜ በሁሉም ጊዜ ማነሳት ይቻላል ይላል። ይህንን ጫፍ ቅርንጫፍ ካየው ከላስ ሼኩ መስጊዱ ውስጥ ከፈሳው ደረሳም ይላል። ያ እነዛ ይባል። ጥሩ ምሳሌ አይደለም። ደረሳዎቹ ደግሞ አይዋ አሩን ያራሉ ይላት እኮ ነው። እሺ እንደዛ ይላሉ። ጥሩ አለም ممكن خطا ከመጣው ያዘን بالله ايش أمور العقيدة ايش شوف ايوه في اسماء الله وصفاته وفي امور العقيده وكذا قال ተያዘ ነው بلا شرح يعني بلا شرح بلا شرح يخالف معناه الصحيح ትክክለኛውን ደግሞ ትክክለኛ ትርጉም ደግሞ የሚኻለፈውን ይሄ ማብራሪያ ይሰጣሉ። ትክክለኛ ትርጉም ትተው መጥፎ ማብራሪያ ማብራሪያ ይሰጣሉ። ለምሳሌ እስተውላ የምለው እስተዋ የምለው እስተውላ ያለው ነገሰ ያለም በአማርኛ ሞይ ምንድን ነው አንተ እ ተደራደረ ተቆጣጠረ ያው አዎ طيب ከየት ነው ያገኘው እነሱ ተፍሲራቸው ነው እስተውላ ማለት እስተውላ ይላሉ እስተዋ አይደለም እነሱ የሚሉት እስተዋን እስተውላ ይላሉ ተቆጣጠረ፣ ተይዋ ተደላደለ ነው አይደለም። ተደላደለማ ከዛ እንትና ትክክለኛ ነው። ተደላደለ ማለት እኮ ነው አይደለም። በአማርኛው በስልጣኑ ምን ይጨምራል። በስልጣኑ ይላል። ተደላደለ ማለት ነው። በስልጣኑ እስታምንት ነው ትክክለኛ ትርጉም። እሺ በአማርኛው አልዑሉ ወልርትፋ ምንድን ነው? ያው ከፍ አለው አይደለም እንዴ? አማ ይሄው ተቆጣጠረ ማለት እኮ ነው አይደለም እንዴ? ከየት ነው ያገኘው እስቲ ከጉጥን ነው እስተዋ ሽብሽሩን አልራቂ ቢገይሪ ሰይፊ ወደምን ሚህራቂ ይህንን ከዚህ የቁል ዑለማው ሰለፍ ይህንን ግጥሙን ብሽር የሚባል ደግሞ ተራራውን ተቆጣጠረው ያለምን በቀር ደምን ሳያፈስ ዝም ብሎ ተራራውን ደግሞ የኢራቅ ተራራዎቹን ደግሞ ተቆጣጠረ እንደዛው የኢስተዋ ማና እንደዛ ይፈሰራል ይላል ይተረገማል። እንደዛው እንፈስራለን። ከየት ነው ያገኛችሁ? ከዚህ ቤት ነው፣ ከዚህ ሺዕር፣ ከዚህ ግጥም ነው። ማን ነው ባው አይታወቅም። አንዳንድ ለማዎቹ ቃሉ አክጠል ይላሉ። አክጠል ቃኢሉ አክጠል ይላሉ። قال ኢብኑል الجوزي يقول ኢማም البخاري 13ኛ ጁዝ ላይ ተመልከት። ቡኻሪን ፈትሑል ባሪ ከፍተ ፈትሑል ባሪን 13ኛ ጁዝ ላይ የመጀመሪያው ሶፋ 13ኛ فتح الباري كفتيو يقول من الال نقنا أنا بالعالية إمام البخاري كعب العالية نقل أدرجو أن معنى الاستواء هو الارتفاع والعلو ይላል እዛ ላይ ተመልከት እስቲ 13ኛ ጁዝ ኪታብ التوحيد ስለ ፍርቃ ይናገራል ምን ምን ይላል ቃለ አልእስትዋኡ ሁወ ልዑሉ ወልእርትፋ ይላል ለይሰ ልቃህር አይደለም ወላ ይስተውላ አይደለም እንትና አይደለም እ ተቋጥረ አይደለም ይሄ ሉጋው እንድዳለ እንዴት ትላለ استولى የሚባለው አታ بعد القرون الثلاثه المفضله ተቆጣጠረ ተብሎ የሚፈሰረው የመጣ ይሄ ግጥሙ ወይም ደግሞ ባዩ አይታወቅም አክጠል ከተባለ ደግሞ የሁዲ ነውና የመጣው ደግሞ ከሶስቱ ክፍለ ሰንቸር በኋላ የመጣው ክፍለ ዘመን በኋላ የመጣ ነው። ዋድህ ነው ይሄ ሉጋው። ዑለማዎቹ እዚህ ላይ ምን ያሉ ዑለማው ሰለፍ ወማ አታ من اللغة العربية بعد القرون الثلاثة المفضلة فلا يستدل به ዋድህ ነው ከሶስት ክፍለ ዘመን በኋላ የመጣው የአረብኛ ቋንቋው በዛ መሰረጃ አይደረግም ወርውር ይላሉ። ዋድህ ነው قال شيخ الإسلام تيمية وما أتى بعد القرون الثلاثة المفضلة من المجاز بتبلو بالتراو قال لال استي حدثني بلو الزاو استي قرون الثلاثة المفضلة وسط دمو مجاز على بلنا نقرين استي بلو ليس موجودا بعد القرون الثلاثة المفضلة يمتاو فليس باب ايش يلا ايش وهو الشرح الذي يخالف مدلول مدلول النصوص አይዋ ይሄ ደግሞ ማብራሪያው ደግሞ የነሱን ደግሞ መሰረጃውን የሚያካልፍ ነው ይካልፋል وهذا انتشر ነስ ማለት ምን ማለት ነው ሁጃ ነስ አዲላ ቡርሃን ምን ነው ልየቱ ቀርታችሁ አይደለም እንዴ ቡርሃን አምጣልኝ አድላ አምጣልኝ፣ ነስ አምጣልኝ። ሄይ ምን ነው ማቀራቱም አንዱ በዛም ዞር አላላችሁም እንደ በዛው እ طيب ነስ ማለት ቁርአን ላይ ነው። ነስ ሁሉ ጊዜ ደግሞ ነስ የሚባለው ቁርአንን የተመለከተው ነስ ይባላል። ዋضح ነው። ቁርአንን የተመለከተው ነስ ይባላል። ቁርአን ብቻ ነው ነስ የሚባለው ዋضح ነው። ጠይብ አድላ ማለት ደግሞ ሁሉን ያጠቃላል። ቡርሃን ማለት አንድ ቅርንጫፍ ማለት እኮ ነው። አንድ ሁጃው አንድ ሁጃው ማለት እኮ ነው። ቡርሃን ማለት ብርሃን ማለት እኮ ነው። ቡርሃን ዋضح ነው። ጠይብ አማ ሁጃ ማለት ጠንከር ያለው ዳኢፍ ያለው ነው ማለት እኮ ነው። ضعيف ያለው ነው። ضعيف ያለው ነው። ማስረጃ አምጣልኝ ማለት እኮ ሁጃ ማለት ايوه ሁጃ ግን አለው ጠንከር ያለውን እሺ ያለው እሺ وهذا انتشر وهذا انتشر في الجهمية والمعتزلة شوف إيه دمو አይዋ ምኑን ነው የትኛው ነው የትኛው ነው የተስፋፋው አንቀበልም ዋድህ ነው በሀዋ በስሜት ማሄዱ ማሄዳቸው የት ነው የተስፋፋ በምን ውስጥ ነው ፊል ፊል ፊ ፊል ጃሚየቲ ሰፍዋን ቢን ጃህም ነው ወጃህም ቢን ሰፍዋን ነው ያ ኢኽዋን ማን ነው አትናገሩም እንዴ ጀህም ሶፍዋን ጃህም ቢን ሰፍዋን አለዚ ቀተለሁ ካልድ ቢን መን ነው የሆነ ሰውዬው እኮ ነው ያ አዩሃ ናስ እናንተ ሰዎች ሆይ ካሊድ ነው ስሙ ሰውዬው አሚሩ እናንተ ሰዎች ሆይ ضحوا ب ايوه باغنامكم ፍየሎቻችሁን ደግሞ እረዱና ኡድያ አድርጉ ቀኑ የኡድያ ቀኑ فاني مضحم بصفوان بجهم ማን ነው بصفوان بن جهم ايوه እሱን ደግሞ ኡድያ እያረኩ ነው لانه قال ان القران مخلوق قال فقام فذبحه እንዲህ እኮ ነው ሱብሃንአላህ በዛን ጊዜ ሱብሃንአላህ በቢዳ አልተከበቡም ማለት እኮ ነው በእጅ ይዞ ነበሩ ቢዳውን እኛ ደግሞ ተከብናል ያዘን ቢላህ ያ ካልተከበነም ግን ሙሐሰሪን ይላል እ ጃዲ ብን ድርሃም ነው ወይስ አይዋ ማን ነው ያኛው እንትና አላስታውስም እም ላ اذكره ممكن كذلك طيب يلا يا اخي ይበቃል والأشاعرة كزعمهم والمعتزلة جهمية ياو الفرقة صفان من جهم نو ينتسبون إليهم لأنهم يؤولون ما تكونوا والمعتزلة معتزل مات واصل بن عطاء جعد نو يعني نعم بارك الله لك نعم جعد أيوة أما واصله واصلوا بن عطاء كحسن البصري مجلس دمو ششا وراكو فاختلفوا في مسألة بوني دمو መስአላ ላይ ተጋጩና ካለፈናው ብቻ ወጣው ፈሱሚያ ሙዕተዝላን አው አነሁ ከዛ በኋላው ፍርቃ ሆነ ማለት እኮ ነው ثم ከዛ በኋላ ሙዕተዝላዎቹ ላ ነቁሉ ለአንድ ሙርተኪበ ማዕሲያ ለሰራው ሰው ደግሞ ሙእሚን አንለውም ሙእሚን የሚያደርገው ነገር የለም አልሰራውምና ምን ትላላችሁ ካፍርም አንልም ካፍር የሚያደርገው ነገር የለም ኢዘን መንዝላ በይነ ልመንዝለተይን የሚሉ ማለት እኮ ነው እዚህ ላይ ጠንጠጥሎ ይቀራል تنطلطلوا ما تكونوا شيء والعشاعرة من أبا أبي حسن الأشعري أبا حسن الأشعري أربعين عاما أربعة ما مو تعويل يا درجة كويته مجرشا الإبانة في أصول الديانة رسالة صفون يموتوا واضنو توبة تدرجو ليلو شو توبة تدرجو نجي عند إمام فخر الرازي واضنو يسون قصة مسجد عندك أنا أورتنا لا أورتنا ወላሂ ኢማም ፍቆ ይቼና አብቁና ኢንሻአላህ አልኢማም ሐሰን አሽዓሪ ሳይለንት ላታደርጉም ጃይዝ ነው ቅራት ላይ አደብ አይመስለኝም መስለን እሺ ከእናንተ ደግሞ ስልኩም የሚያነሳም አለው በልሽ ረህመት አላህ አድርግላችሁ ግን ቅራት ላይ ስልኩን ሳይፈለጉም ሰው ቢደውል ሳይለንት ላይ አድርጎ ግን ዋጅብ ከሆነ ያው መደወል ነው አ ማንሳት ነው እሺ አይደለም ያላው እ كزعمهم أن المراد باليد يو الكفر. شوف على أشارة أبو الحسن الأشعري أيوة አገራችን ድሮ ሼክ ማ- ማን ነው ይሄ ሼህ መሐመድ አሚን ከሮ ታሪፉ አታውቁም حدائق الروح والريحان في روابع علوم القرآن 41 مجلد ይሄንን አልሰማችሁም እስካሁን ከይሄ ክታብ ዘኪራስ ምን አታውቁም ማለት እኮ ነው ስለ ኢትዮጵያ ዑለማዎችን ምንም አታውቁም እናንተ ሱብሃን አላህ ረህመት አድርግላችሁ ሱብሃንአላህ እነዚህ ዑለማ ሁለቱ ዑለማዎቹ በአሁኑ ሰዓት ፊል መምለካ በጣም አንጋፋዎች ናቸው ፊል ዓለም እስላሚ ያዘን ቢላህ ፊል ዓለም እስላሚ በዓለም እስላሚ በአሁኑ ሰዓት የነሱ ክታቦች ታትሞ በአሁኑ ሰዓት እየተስፋፋ እኮ ነው الشيخ محمد علي آدم ذكيرة عقبة يبال በነሰይ ላይ ሸር 42 ነው ሙጀለድ አልሸራይም እንዳንተ አላበጃውም እንታውቅም እንደ ዘኪራው እ እንዴት ረሳው ታዲያ ሌላው ደግሞ አል አይዋ አልለጢፍ المجيب على كتاب صرف ላይ ደግሞ አላ መን የቁሉ ሙድኒ አልሐቢብ ይሄ ሙድኒ አልሐቢብ ደግሞ በሙግኒ ላይ ነው ሼክ አብዱልምናስ አልቦረኒ ወሎዊ ነው እሳቸው እኮ ነው አብዱልምናስ አልቦነሪ ቦረኒ ዓሊም ናቸው የነ ሼክ ሙሐመድ ዑመር ወሌ አሁን የሞቱ የዛሬ ስንት ዓመት እኮ ነው እሳቸውም ወሎዬ ናቸው ሼካችን ናቸው ማሻአላህ ሰለፊ ናቸው ኢህአዴጎች ናቸው ጭንቅላቱን መጥቶ የገደሉት ሱብሃንአላህ ሐቅን እናገር ከተባለ እኮ ነው ማ አሕሰኑ ሃውላ دو علماء كونوا خسرنتا تا عياذا بالله أتحبون الاهادي ها تشن علماء النزيه تشن مما قالوا أنا والله ولا نا شوف ليس هو رومو ولا ما كشي محمد ما إنه شيء عمر ولا والله ليس هو الأورمو ولا ويناتو نجرجن والله في بسي ب من دنو بأسر بيت والله ضربوه حتى بجدة وسط نكونه بتامون يموتوا والله እንደሳቸው በኢትዮጵያ ውስጥ ደግሞ በቡካሪ ላይ ወደ 80 ሙጀለድ ምናምን ደግሞ ይደርሳል ብሎ የታሰበ እኮ ነው አሁን ጠቢ ላይ ነው እሳቸው ታሊፍ ያደረጉት የሼካችን ሼክ ነው ደግሞ ያውቁ የሼክ መሐመድ አሊ አደም ሼክ ነው የነ ሼክ ሰዒድ ሰሉላ ሼክ ነው واضح ነው سبحان الله اذا مثل هؤلاء شيخ محمد علي ادم فكان كتابه وان صار خمسة بلا يوتنال ذكيران وين يقال له لذا دمو الكوكب الساطي شرح نظم جمع الجوامع أصول لا ينواز كما تقول شيخ محمد علي آدم كتاب نو ما شاء الله يا شيخ محمد أمين عبد الله الحرري كروت بلو ترالو بهون سعوديا وسط من ناحية النحو الكوكب الوهاج شرح مسلم الحجاج بمسلم لا ينواز بجوت ወደ ይሄ ሀዳኢቅ ሩህ ወሪሃን ፊ ረዋቢ ውሉል ቁርአን በተፍሲር ላይ ነው ያበጁት። ማሻአላህ እሳቸው ግን አንዳንድ ቦታ ላይ ትንሽ ተአዊል ስለሚያደርጉ ይሄ ኦሮሞ በምን ላይ ነው ይሄን ያነሳነው? ያ አዎ አሻኢራ። አገራችን ደግሞ ድሮ አሻኢራ ሰለፍ አልነበሩም ይላሉ። ናም አንዳንድ ቦታው አሻኢራ ናም፣ እሳቸው እንደዛ ይላሉ። እነዚህ ዑለማዎችም ማወቅ አለባቸው። ለይስ ሀገራችን ብቻ ዑለማ እነዚህም በተለይም ማወቅ አለባቸው። ሀታ ፊል መምለካ ጡላቦቹ የእሳቸውን በተለይም የሼክ ሙሐመድ አሊ አደም ያኛ ዳረ ሁለቱም ዳረ ሐዲስ ያስተምራሉ አስተምሮን ነበሩ። ናም ነገር ግን ነካሳ ፊሀይ ነካሳ በቅርብ ጊዜ እኮ ነው ጂንሲያ ያገኙት የሳውዲ አረቢያ ናሽናሊቲ ያገኙት በቅርብ ጊዜ ሼክ መሐመድ አሊ አደም አግኝቶ አግኝቷል። ናም ነካሳ ትልቅ መስጊድ ውስጥ ደግሞ ወላሂ ጀምዓ ከዚህ ተነስቶ እዛ ጋር ደርሰ አረቦች ብቻው ከሳቸው የሚቀራው ማለት እኮ ነው ሼክ መሐመድ አደም አደም ሼካችን ናቸው። አይ ወአማ ሼክ መሐመድ ማን ነው መሐመድ አሚን ከረው በተለይም በአረብኛ ቋንቋ በናህው በሐዲስ ማሻአላህ የላ እሺ እነዛው ከዛዕሚህም እንደሚማገቱ ማለት እኮ ነው። ቁርአን ውስጥ የመጣው ደግሞ የድ የምትባለው ለፍዝ ደግሞ እንዳለው ቻይነት ነው እንጂ ትክክለኛ አይደለም ብሎ እኮ ነው የሚፈስሩት። ራህመት የሚባል ፈልጓል ይላል። ወጅ የሚባል ደግሞ አይዋ ዛቱ እኮ ነው እንጂ አይደለም እ በል እሺ والمراد بالوجه الذات እንደዛ ይላሉ ወልሙራድ ቢልስቲዋ والمراد بالاستواء እንደዚህ الاستيلاء ይፈስራሉ ማለት እኮ ነው ገብቷል እነዚህ ሁሉ እሺ هذا ሸርሁን ባጥሉን ማን እንደዚህ ቢላ ሸርህ ማለት እንደዚህ እሺ ليس هذا هو معنى هذه النصوص እንደዛ አይደለም አሁን የድና እስቲላ ዋድኑ ዋድኑ እዚህ ላይ አልየድ አይዋ አልወጅህ አልስቲላ ማና እንደዚህ አይደለም አልየድ ቁዋ አይደለም እ የድ ማለት የድ የድ ነው خلقت አደመ ነው አደምን ከለቅቱ ቢየደ የለ የለም ናም በራሱ እጅ ነው የፈጠረው ናም አቦክቶ በራሱ እጅ ነው የፈጠረ አላህ በራሱ ቁዋ ነው ተጅሪ ቢአዩና ናም በራሱ አይን እያየው ነው ሄደች خلاص እ ወጁ ደግሞ ዛት ብሎ ይፈጥራ አይዋ ይፈስራሉ استلا ደግሞ استولى اياذا بالله በልሺ ليس هذا هو معنى هذه ትክክለኛ አይደለም فقول بلا شرح يعني بلا يعني شر بلا شر باطل باطل. እ أما شرحها بمعنى بيان معناها الصحيح ትክክለኛ ከተባለው نعم ትክክለኛ ማናው የዱ የድ ነው ወጁ ወጅ ነው خلاص ويبقى وجه ربك نعم خلاص አላህ ከፈለገው ለምን እንደዛ አትፈ- አትፈስርም ምን አስከደ ይሄ ስንት ዓመት ሙሉ ወደዛ ይሄ የምትጓዘው امم والله اعلم صدق رسول الله صلى الله عليه وسلم ايه فالكلام ايه ايش والجدال والمراء مهدة يقده الشك في القلب إيه؟ طيب، اه طيب فلا حرج ان شاء الله اذا قاني ايوه نسيب والاوني ما تبنا له لا اله الا الله хамгийн их талсан зүйл хэв хэвчтэй. Thank you.